الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ትናንት የሆነ ያየነው ነገር ነበር። ባቡ አልጉስል ወሑክሙ አልጁኑብ የሚለው عن ابي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم الماء من الماء ይላል። ይህ ምን ያስይዛል ነበር ያለ አልማኡ ሚነል ማኢ የሚለው ሐዲስ ምን ያስይዝብናል? በሌላ ሐዲስ ከሌላ ሐዲስ ጋር ልናዛምደው ዘንዳ ይህ ምንድን ነው የሚያስበው? አልማኡ ሚነል ማኢ ምን ማለት ነው? እጥበት የሚኖረው ውሃ ውሃ ውሃ የሚወስደው በፈሳሽ ምክንያት ነው። አልማኡ ሚነል ማኢ የመጀመሪያው ማእ ምንድን ነው? ገላ መታጠቢያ ውሃ ማለት ሚነል ማኢ የህንስና ይህን ጠብስ ምንድን ነበር? የግድ ፈሳሽ መኖር አለበት የሚል ሁክም ነበር የያዘው። እሺ ሁለተኛው ሐዲስ ያገናኘ ነው። በምንኛው ሐዲስ ነበር ያስማማል? ምን በሚለው ሐዲስ ነበር? የግድ ገላ ስበት የሚወስደው ፈሳሽ መኖር አለበት ነው የመጀመሪያው ሐዲስ የሚያስ እሺ ሌላ ምን ሐዲስ ነበር ያመጣው? ግንኙነት ሲያደርግ ሰው የፈሳሽ ባይኖረው ፍጥረት የለበትም አለ የለበትም። ግንኙነት ሲያደርግ ፍጥረት አለበት ማለት አንጀለ አውለም ይንዝል ፈሳሽ ቢኖርም ባይኖርም ከምን አገኛችሁ? የአቡ ሁረይራ ሐዲስ ሙተፈቅ ዐለይሂ የሆነ ሐዲስ እሱ ላይ ራሱ ግልጽ አይደለም። የሙስሊም ዘገባ ሙተፈቅ ዐለይሂ ሐዲስ ثم جهدها فقد وجب الغسل ነው የሚለው إنزال ያደርጋል አያደርግም? የለም። ሙስሊም ላይ ለብቻው የጨመራት information አለ። ምን የምትል ወኢለም ዩንዚል እሺ፣ احتلام የሚሆን ሰው በህልሙ ግንኙነት ቢያደርግ ፈሳሽ ከሌለው ትጥበት አለበት የለበትም? የለበትም። ይሄ የለበት እዚህ ነው ይሆናል ማለት እሺ፣ ሁለተኛ ጁማዓ ቀን መታጠብ ይወጅባል ላይ ለጁማ መታጠብ ዋጅብ ነው ዋጅብ አይደለም? ዋጅብ ነው የሚል ሐዲስ አለ። ዋጅብ አይደለም የሚል አለ። በምን አገናኙት ዑለማ? አራቱ መዝሀቦች ምን ይላሉ? ዋጅብ አይደለም ነው የሚሉት አራቱ መዝሀብ ጅምሁር ዑለማ ሱና ነው ጁሙዓ ቀን መታጠብ ብለዋል። እሺ ዋጅብ የሚለው ጉስሉ የውሚል ጁሙዓቲ ዋጅቡን አላ ኩሊ ሙሕሰሊም የሚለውን ሐዲስና ዋጅብ የሚለውን ቃልና ፈቢሃ ወኒዕመት ወይም አፍቶል ነው የሚለውን እነ እብኑል ቀይም ምን ብለው ነበር ያገናኙት? እብኑል ቀይም እብኑ ቀይም ናቸው ምን ተሚያ ናቸው ልባል እብኑ ተይሚያ ምንድነው ላለበት የመጀመሪያውን ሐዲስ እናሰራዋለን ይወጅብበታል። አዲስ መሬት ትናንት የታጠበ ላብ የሌለበት ከሆነ ደግሞ አይወጅበትም። ሁለተኛውን ሐዲስ እንይዛለን፣ ችግር የለም። እብኑል ቀይም ደግሞ ወደ ምንድን ነው እንትን ያሉት ይወጅባል ወደሚለው ነው እሳቸው ይወጅባል ወደሚለው ነው። ብዙም ሙሐዲሶች ይህንን የሚደግፉ ይወጅባል ያለውን ያስከትል ይወጅባል የሚለው የእብኑ ተይሚያ ይመሻል ለጀምዑ ሁለቱን ሐዲስ ለማሰራት ማለት ነው። ይበቃል። ዋና ቢሰይድን ኹድሪ ዛሬ ቅራት ከዚህ ነው እ አባሳይድን ኹድሪ ዘር ዋና وعن علي وعن علي رضي الله تعالى عنه قال كان النبي صلى الله عليه وسلم علي بن ابي طالب من ይላሉ ነብዩ አለይሂ ሰላቱ ወሰላም ነበሩ يقرؤون أن يعلمون القرآن ቁርአንን ያስተምሩን ነበር ማለም የኩን ጁኑበን ጀናባ እስካልሆኑ ድረስ ያስተምሩን ነበር ይላሉ አልይ ብን አቢ ጣሊብ ነብዩ አለይሂ ሰላቱ ወሰላም ቁርአን ያቀሩን ነበር ምን እስካልሆኑ ድረስ ጀናባ እስካልሆኑ ድረስ ጀናባ ሲሆኑ ግን ቁርአን መቅራት ክልክል ነው ማለት ነው። ሐዲሱ ሰሂህ ነው። ሐዲሱ ሰሂህ رواه أحمد والأربعة وهذا لفظ الترمذي وحسنه وصححه ابن حبان ابن حبان صحيح ነው ብለዋል። ትርሚዚ ደግሞ ሐዲሱ ሐሰን ነው ብለዋል። ጠንካራ ሐዲስ ስለዚህ ጀናባ የሆነ ሰው ቁርአን አይቀራም ማለት ነው። ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸውም ማለት ምን ብለዋል? ፈራ አልቁርአን ነብዩ ቁርአንን ቀሩና ሀከዘል ቁርአኑ ቁርአን እንደዚህ ነው የሚቀራው ሊመን ለም የኩን ጀናባ ላልሆነ ሰው ብለዋል። ያንኛው ሐዲስም ተደጋግፎ ምን ይሆናል ማለት ነው። በጁኑብ ቁርአን መቅራት ክልክል ይሆናል፣ ሐራም ይሆናል አንድ ሰው ምግብ ሲበላ ቢስሚላህ ራህማን ራሂም ቢል ቢስሚላህ ራህማን ራሂም እንደ ቁርአን አስቧት ከሆነ እንደ ቁርአን አያ ሚን ሱረቲ ነምል ኢነሁ ሚን ሱለይማን ወኢነሁ ቢስሚላህ ራህማን ራሂም ያን አስቦ ቁርአንን አስቦ ከሆነ ክልክል ይሆንበታል። ዚክር አስቦ ከሆነ ግን ክልክል አይሆንበትም ይላል። የቁርአን ባዕዶል አያን መቅራት ትችላለህ ለደሊል ለደሊል ሰውን እያስተማርክ ከሆነ የቁርአኑን ከፊል ቀንሰ ብትፈስርላቸው ችግር የለም በዝኑብ ሆነ አለበለዚያ ቁርአን መማርም ሆነ ማስተማርም ለአጅር መቅራትም ቢሆን ዙኑብ እስከሆነ ድረስ አንድ ሰው አይበቃለትም ቁርአንን መቅራት ወላኪን ፊል ሐደት ሐደሰል አስበር ከሆነ ውዱ ከሌለው ቁርአኑን አይንከው እንጂ ምን ይችላል? መቅራትም ማቅራትም ይችላል። ዝኑም ከሆነ ግን ማቅራትም መቅራትም አይቻልም። ባይሆን ሙደሪስ ወይ የሆነ ነገር ሌላ ኢላ ሌላ ምክንያት ስለሌለ እንደሆነ ያለ እንደሆነ ሲቀር በዛን ጊዜ ሌላ case ተፈጥሯል። ሌላ ፈትዋ ነው መስጠት ተጋብተናል። ዚክር ምናምን ይቻላል፣ ችግር የለም። በጀናባ መቆየት አለመቆየት ዑለማዎች መካከል የራሱ የሆነ እንትን አለ ጀናባ ሆኖ አንድ ሰው መተኛት ይችላል ወይ መቆየት ይችላል ጥያቄ የለም ጀናባ ሆኖ ቁርአን መቅራት ዋና ቢሰዒድ الخضري እሺ ውዱ ሳይኖረው መቅራት ይቻላል አይደል ጀናባ ሆኖ አይቻልም በሐይድ ሆኖ አይቻልም ይሄን ተስማምተናል እሺ ወእንትን ናቂበል ውዱእ ወይንም ውዱ ሳይኖረው ቁርአን መንካት ይቻላል አይቻልም? እ እ አራቱም መዛሀብ ምን ነበር ያሉት? ጥቅም ነግሬያቸዋለሁ። አራቱም መዛሀብ ቁርአንን ያለ ውዱእ መንካት አይቻልም በሚለው ላይ ተስማምቷል ግን ሐዲሱን ወይንም የቁርአኑን አያ ስንመለከተው ላ የመሱል ቁርአነ ኢላ ጣሂሩን የሚለውን ወይም ላ የመስሁ ኢላ ልሙጠሐሩን ሙጠሐር ማለት እነማን ናቸው? ውዱእ ያለው مطهر ማለት ውዱእ ያለውም ያላለ ከጀናባ የታጠበ ነጃሳ ያልነካው ሙሽሪክ ያልሆነ በተለያየ ትርጉም ስለተፈሰረ እህቲማል የገባው ቃል ደግሞ ለደሊል አይሆንም። ስለዚህ ጧሂር እንጂ ቁርአንን አይነካም ማለት ውዱ ያለው እንጂ ከ minimum ተነስተዋል እንጂ direct ያስኬዳል ማለት አይደለም። ውዱ የሌለው ቁርአንን መንካት አይችልም የሚለው ድምዳሜ ላይ መድረስ አይቻልም። ولكن አለመንካቱ ይሻላል። አራቱን መዛብም ለጥንቃቄ አይቻልም ያለው መቅራቱ ግን ይቻላል። ቁርአንን ያለ ውዱ መቅራት ይቻላል። ጀናባ ሆኖ ቁርአን ማዳመጥ ይቻላል። ምን ችግር አለ? መስማት ትችላለህ። ነብዩ አለይሂ ሰላቱ ወሰላም እንደውም አኢሻ እንድትላለች ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙተኪአን አላ ሰፊዘየ ነብዩ ጭኔ ላይ ተደግፈው ቁርአን ይቀሩ ነበር። ወአና ሐኢድ እኔ በሐይድ በወር አበባ በ period ውስጥ ሁኜ ትላለች አኢሻ رضي الله عنها። እንደውም ይችን ሐዲስ ተጠቅመው ትናንትና memory እንዳለው ማለት ቁርአን ሐፊዝን ወይንም ደግሞ ቁርአንን መሸከም ይበቃል ላለው ግን ለምን ነብዩ ቁርአን ሲቀሩ ነብዩ ማለት ቁርአን ናቸው። ቁርአንን በሀይድ ሆና ተሸክማቸዋል። አቅፋቸውም ተኝታለች፣ ተቃቅፈዋልም። ስለዚህ ቁርአንን መንካት ይቻላል የሚሉ የሌላ አድርገው ለመጠቀም ትንሽ የሆነ የተጠቀሙም አለ። ላኪን እና መስማት ይቻላል። እንኳን ወንጌል ፈታ አይደለም ዝኑብም የሆነ ሀይደኛ ስንታለች ችግር የለም። وعن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ ምን ይላሉ اذا اتى احدكم አንዳችሁ ሲያደርግ አህለሁ ከሚስቱ ጋር ግንኙነት ሲፈጽም ይላሉ ነብዩ አለይሂ ሰላቱ ወሰላም ኢዛ አታ በሚሄድ በሚመጣ ጊዜ አሐዱኩም አንዳችሁ አህለሁ ከሚስቱ ጋር ግንኙነት በሚያደርግ ጊዜ ثم አራደ አን የዑደ ድጋሜ ለመገናኘት ከፈለገ ፈለተወባ ውዱ ያድርግ አሉ በይነሁማ በሁለቱ ግንኙነቶች መካከል ውዱ ያድርግ ብለዋል። ውዱ ያድርግ በሁለቱ ግንኙነት መካከል ውዱ ያድርግ። ምክንያቱ ዒለቱ ወይንም ሕክመው ጥበቡ ምን ይሆን? ነብዩ አለይሂ ሰላቱ ወሰላም ራሳቸው በሐዲስ ተናግረውታል። ውዱ መደረግ ያለበት ምክንያት አንድ ጊዜ ግንኙነት አደረገ፣ ሁለተኛ ግንኙነት ማድረግ ከፈለገ ውዱ ማድረጉን ነብዩ አለይሂ ሰላቱ ወሰላም ያዛል። ወለተወባ በይነሁማ ወደ ረዋሁ ሙስሊም ፈሌተወበእ በይነሁማ ብለው ውዱ የሚለውን ያመጡበት ፊዝ አለሁ ፈሌተወበእ ሊሆን ይችላል። ፊቱን፣ እጁን፣ እግሩን እስቲንጃ ምን ብቻ ሊሆን ይችላል። ፈሌተወበእ ውዱእ ካለ ኖርማሉን የምናቀውን ለሶላት የሚደረገውን ውዱእ ያደርግ። አይሰግድበትም፣ ግንኙነት አድርጓል። ሻውር አልወሰደም፣ አይሰግድበትም፣ ግን ውዱእ ያድርግ። የትኛውን ውዱእ? ዝም ብሎ መተጣጠብ ሳይሆን ውዱእ normal ትክክለኛውን ውዱእ ያድርግ። ባይሰግድበትም እንኳን ወህ ሙስሊም ዘግበውታል። زاد الحاكم ኢማሙ ሐኪም ደግሞ የጨመሩት ነገር አለ። ይሄን የሙስሊሙን ሐዲስ እንዳለ ከዘገቡ በኋላ فإنه ውዱ ማድረጉ አሉ أنشط للعود ድጋሜ ለመመለስ ወይንም ለድጋሜው ምን ያደርገዋል? ቀስቃሽ ይሆነዋል። أنشط ነው أنشط ምንድን ነው ነሻጣ ማለት ምርቃና active ያደርገዋል፣ ያነቃቀዋል። ለሁለተኛው ማለት ነው። ምክንያቱም ምን አለ መሰላችሁ ይሄ ሳይንሱም ራሱ ደርሶበታል የሚባል ነገር አለ። ነብዩ عليه الصلاة والسلام እንዳውም ከሚስቶቻቸው ጋር እየዞሩ ግንኙነት ሲያደርጉ አይሻ ቤት ገብተው ግንኙነት አድርገው ሻውሮችና መይሙና ቤት መይሙና ጋር አድርገው ኡሙ ሰለማ ላይ እዛ ሁሉም ጋር ሲሄዱ ሻውር እየወሰዱ ነበር ይሄ ግንኙነት እያደረጉ ማለት ነው። ለምን ሰውየው ግንኙነት በሚያደርግበት ጊዜ የመጀመሪያው ግንኙነት ላይ የሚወጣው መልእክት ሰውነቱን ተጨምቆ ነው የሚወጣው። ድክም ነው የሚለው የለም። የሞተ ያክል በቃ ነው የሚለው የመጀመሪያው ልክ ግንኙነትን ሲል ማለት ነው። ለሁለተኛው ሲታጠብ ውስጡ የነበረውን የደም ግፊት ወይንም ደግሞ የደሙን pressure ምን ያደርገዋል? ያቀዘቅዘዋል። የነበረበት normal ኡ condition ላይ ይመለሳል ሰው። ስለዚህ መታጠቡን ሳይንቲስቶች ራሱ በጣም ደግፎታል። የሚገርም ነው ያለው ዶክተር መሐመድ አልባሪ ይባላል። ነብዩ عليه الصلاة ሰላም በጣም የሚገርም አገላለጽ ገልጸውታል። ትክክለኛ ነው። ጎደግ ማ አይሰጡ ህክማው ለዚህ ነው። ከዛም በተረፈ ደግሞ አላህ ዋናው ህክማውን ነገር አንተ የሚፈልገው ምስ ነው እንደ እንዳደርግ ነው ጉድ አይደል ሳትሰጋ ያለ መሰጋ ይሄ ማሻ ምን አዎ ለሴትም ለወንድም ነው ሁለቱም አንሰጥ መሆን አለባቸው ሁለቱም ጋር ነፋቃ ያስፈልጋል هذا حتى من لا محالة ولا خوف ولا حياة من مار الله والله هذا أول علم مار الله وللأربعة عن عائشة رضي الله تعالى عنها قالت عائشة مثل ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የናም ነብዩ ይተኙ ነበር፣ ወሆዱን ዝናብተኛ ሆኖ ይተኙ ነበር አለ። የቤትን ነገር እያወራች ነው። እሷው ጋር ግንኙነት አድርገው እንደሆነ ታውቃለች። በደላችሁ መሆናቸውን አታውቅም። እኔው ጋር ግንኙነት አድርገው ይተኙ ነበር፣ እንቅልፍ ይወስዳቸው ነበር። ማለት የግድ ተነስቶ መታጠብ ገላ መታጠብ ዋጅብ አይደለም። ድጋሜ ለማድረግ ፍላጎት ካለ መታጠብ ሞራን ተናስብ ያደርጋል። በቃ ለዚህ እንጂ አንድ ሰው ጀናባ ሆኖ መተኛት ይችላል። ናም ችግር የለም፣ ወንጀል አይሆንበትም። መላይካ ይረግመዋል፣ ሐዲስ የለም። አንድ ሰው ጅኑብ አድርጎ መንቀሳቀስ ክልክል ነው ለሚለው ደሊል የለም። ግን በረገጠ ቁጥር መሬት ራሱ ትረግመዋለች። ጀናባ ሆኖ መላይካ ይረግመዋል፣ ችግር የለም። ምን ማለት ነብዩ አለይሂ ሰላቱ ወሰላም አቡ ሁረይራ እንደውም መንገድ ላይ አገኟቸው في سكة المدينة في المدينة في المنورة መዲና ውስጥ ሳገኛቸው ተንኸነሱ ጀናባ ነበርኩኝ አለ። ሳገኛቸው መዲና ውስጥ ደነገጥኩና በሌላ በኩል አየሱና ሌላ ቦታ ሄድኩና ሻወር ወስጄ መጣሁ። አይነ ኩንት አባ ሁረይራ የት ነበርክ ኩንቱ ጅኑበን ገናብተኛ ነበርኩ። ወኺፍቱ አላ አሱበከ ገይሩ ጧሂር እኔ ጧሃራ ሳልሆን ከእርሶ ጋር መገናኘትን ጠልቼ ነው። ሱብሃንአላህ እነል ሙእሚነ ላይ እንጂ ሙእሚን እኮ ነጃት አይሆንም። አባ ሁረይራ አሉ ነብዩ አለይሂ ሰላቱ ወሰላም። እስካሁን ድረስ ሳትታጠብ አላሉት። እስካሁን ድረስ ሳትታጠብ አላሉት። ስለዚህ በጀናባ መቆየት ይቻላል። ሶላት ብቻ ጊዜ እንዳያልኩም አይሻም ይህን እየነገረች ነው። ካነ ረሱላ ሰለላሁ ዐለይሂ ወሰለም የናም ነብዩ ይተኙ ነበር። ወሆጁኑ ጀናርተኛ ሆነው ይተኙ ነበር። ምን ገይሪ አየመሰ ማአን ውሃ ሳይነው ውሃ ንክች ይሳል ምን ገይሪ አየመሰ ማአን ውሃ ሳይነው። በሌላ ቦታ ዑመር ብኑል ኸጣብ ነብዩን ጠየቃቸው። አየናሙ አሐዱና ወሆጁኑ ጀናርተኛ ሆኖ አንዳችን መተኛት ይችላልን ብሎ ጠየቃቸው። ቃለ ኢዛ ተወበአ ውዱ ካደረገ አዎ ብለዋል። እዚህ ያለ ውዱ ነብይ ተኝተዋል፣ እዛ ደግሞ ውዱ አድርጉ ብለዋል። ትዕዛዝና የረሱሉ አደራረግ በአንድ ላይ ከተገናኘ ምን እናደርጋለን? ብታደርገው ሙስተሐብ ነው፣ ባታደርገው ግን ችግር የለም። ኢማም አህመድ እንደዛ ነው። ዋጅብ አይደለም ወይንም ደግሞ መተኛቱ ሐራም ነው ማለት አይደለም። አንድ ሰው ውዱ አድርጎ መተኛቱ ሰውሩን ተውት፣ ውዱ አድርጎ ጀናባ ሆኖ ተነስቶ ውዱ አድርጎ መተኛቱ ነብዩ አዘውታል፣ ሱና ነው። ይተው ወንጀል የለበትም ነብዩ ትተው ተኝተዋልና ማማ አህመድ ይሄን ይሄንን ሱና ነው የሚለውን ማለት ነው ማድረጉ ሱና ነው አለማድረጉ ከራሃ ነው የሚለውን መጥቶታል የትዕዛዙን ሐዲሶች ይዞ ማለት ነው የነ ዑመር ብን ልኸጣብ ገብቷችኋል ሐዲሱ ማዕሉም ነው ችግር ያለበት وعن عائشة رضي الله تعالى عنها ስለዚህ በጀናባ መቆየት ክልክል ነው ክልክል አይደለም ክልክል አይሆንም መላኢካ ይረግመዋል የሚለው ነገር የለም ነው መተኛት ይችላል መተኛትም ይችላል በተለይ ሱሪ ላይ ተነስቶ መታጠብ ይችላል وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يا الله ملاكتنيا ነበሩ ትላለች አይሻ رضي الله تعالى عنها ኢዘ እግተሰለ ሚነል ጀናባ ነቢዩ ዓለይሂ ሰላቱ ወሰላም ከጀናባ ሲታጠቡ አስተጣጠብ ከይፍያቸው ይህን ይመስላል እያለ መይሙና የዘገበችው ሐዲስ አለ፣ አኢሻም የዘገበችው ሐዲስ አለ። ስለ ነቢዩ አስተጣጠብ ማለት ነው። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዓለይሂ ሰላቱ ወሰላም ነበሩ ኢዘ እግተሰለ ሚነል ጀናባ ከጀናባ ሲታጠቡ የአስተጣጠብ ሂደታቸው ይህን ይመስላል የብደኡ መጀመሪያ ይጀምራሉ። ፈይቅሲሉ የደው እጃቸውን ያጥባሉ መጀመሪያ ውሃውን ያቀርባሉ መጀመሪያ እጃቸውን ይታጠባሉ። ثم يفرغ بيمينه በቀኛቸው ያፈሳሉ አላ በግራ እጃቸው ላይ ፈይቅሲሉ ፈርጀ ብልታቸውን ያጥባሉ፣ እስቲንጃ ያደርጋሉ። በግራ እጃቸው እያጠቡ በቀኛቸው ውሃ ይጨምራሉ። ይሄ ምንጊዜም ንጹህ ነው። አንደኛ በቀኝ እጁ ሽንቱን ሲሸና እንኳ ብልቱን በቀኝ እጁ መንካት አይቻልም። በቀኝ እጁ ማዳረቅም አይቻልም። ይህን ቀርተናል ከኋላ። አሁን ማንኛውም ነገር አስጠያፊትን ቆሻሻ የምንለው እኛን የሚዘገንንና ደስ የማይለን ነገር በግራ እጃችን ነው የምንሰራው። እስቲንጃ ሲያደርጉ በቀኛቸው እያጠቡ በግራ ይጨምሩ። ለአጋጣሚ ግራ ይብሰው ለቀኝ አይመችም መጀመሪያ ግራኝ የሆነ ሰው ግን በግራው ውሃውን እየጨመረ በቀኙ ማጠብ ነገር የለም። በግራ እያጠበ በቀኙ ነው ውሃውን መጨመር ያለበት። ነብዩ አለይሂ ሰላቱ ወሰላም ثم يفرغ بيمينه በቀኝ እጃቸው ውሃ እየጨመሩ አላ ሽማሊ በግራ እጃቸው ላይ ፈየግሲሉ ፈርጀ ብልታቸውን እስቲንጃ አደርጋሉ። እስቲንጃ እጅ ታጠበ፣ እስቲንጃ ተደረገ። እሺ ثم يتوضا ከዛ ውዱእ ያደርጋሉ። እየተከተላችሁ ነው። ثم يتوضا ከዛ ውዱአቸውን ያደርጋሉ። እዚሁ ሐዲስ ላይ ሁለት አይነት ዘገባ ነው አይሻ ላይ ثم يتوضا ውዱአሁ ሊሶላቲ የሚላል ለሶላት የሚያደርጉትን ሙሉ ውዱ ያደርጋሉ የሚል ዘገባ አላት ራሱ አይሻ። ሌላ ደግሞ ثم يتوضا ስልና ፍጥበቱን ከጨረሱ በኋላ ثم غسل رجليه የሚል አለ። ሁለት እግራቸውን ታጠቡ። ምን ማለቷ ነው? አይ መጀመሪያ ንጹህ ሙሉ ውዱ ካደረጉ በኋላ ሻወሩን ከወሰዱ በኋላ እግራቸውን መጨረሻ ላይ ቆሻሻ ነጥቷቸው ሊሆን ስለሚችል ወይ ጭቃ ላይ ታጥበው ስለሚሆን ኋላ ላይ ድጋሜ ታጥበውት ነው ነው የሚሉት ዑለማው። ለማንኛውም ውዱ አደረጉ የሚለው ነው አሁን የምንለው። ثم يتوضا ከዛ ውዱ ያደርጋሉ ነብዩ አለይሂ ሰላቱ ወሰላም ثم يأخذ الماء ከዛ ውሃን ይወስዱና فيدخل أصابعه ጣታቸውን ያስገባሉ في أصول الشعر ጸጉራቸው ስር ያስገባሉ። ሉጫ ጸጉር ነው ጸጉራቸው እጃቸውን ውሃ ውስጥ ጨምሩትና እንዲህ ያስገባሉ። ይሄንኛው ርሷል። የጸጉራቸው ስር ውሃ ከደረሰው ኋላ ውሃ ሲጨምርበት የመምጠጥ ባህሪ ይኖረዋል። ውሃው እየተሽከረከረ አይርስም ማለት ነው። መጀመሪያ ያርሱታል፣ መንገድ ያሳዩታል ማለት ነው። ውዱ ያደርጉና ውሃው ምን ያደርጋሉ አለ እጃቸውን ውሃ ውስጥ ጨምሩና ፈይድኺሉ አሳቢዐሁ ثم يأخذ الماء ውሃ ይይዙና ثم يدخل أصابعه في أصول الشعر ጸጉራቸው ስር እንደዚህ ያስገቡታል። ثم حفن ከዛ ይዘግናሉ ያፍሳሉ አላ ረእሲ በራሳቸው ላይ ሰላተ ሐተያት ሶስት ጊዜ አፍሰው በራሳቸው ላይ ይጨምራሉ። በቧንቧ ከሆነ የምትታጠበው ከፈት ታደርገውና የተወሰነ ትዘጋዋለህ። የተወሰነ ትከፍትና ትዘጋዋለህ። የተወሰነ ትከፍትና ትዘጋዋለህ። ለራስ ብቻ ማለት ነው። ሶስት ጊዜ ሶስት ስኝ ይሆናል የምትለውን ያክል ማለት ነው። ሶስት የሚለው ቁጥር ለማስገኝ ዋናው ዋጅቡ ሰውነትን ማዳረስ ነው። ገላጭት ነው። የነብዩን አስተጣጠብ ለመታጠብ ነው። ይሄ ተጓባናል። ዋናው ከጀናባ ሲታጠቡ ማዳረስ ብቻ ነው ሰውነትን ከዚህ የሚጀምር ከዚህ በኋላ የሚጀምር በፊት የሚጀምር ከታች የሚጀምር ከላይ ከየትኛው የሚጀምረው በተነሱ ይታጠብ። ዋናው ማዳረስ ነው። ዋጅቡ ይሄ ነው። ወላኪን የነብዩ አስተጣጠብ ደግሞ ይህን ይመስላል። መጀመሪያ እጃቸውን ታጠቡ፣ ከዛ እስቲንጃ አደረጉ፣ ከዛ ውዱ ሙሉ ውዱ አደረጉ። ግን አይጠቅምም ውዱ ኋላ ድጋሚ ውዱ አያደርግም እንጂ ውዱ አሁን ከጀናባ በፊት የተደረገ ውዱ ምን ያደርግበታል? ምን ያደርግበታል? ثم يأخذ الماء ከዛ ውሃን ይይዛሉ ነብዩ فيدخل أصابعه ጣታቸውን ያስገባሉ ፊት ልሻል ጸጉራቸው ውስጥ ከስር ያስገቡና ثم حفن መንገዱን ካሳዩት በኋላ ثم حفن ያፍሳሉ على رأسه በራሳቸው ላይ ሰላሳ ሐፈያት ሶስት ዝጋኝን በራሳቸው ላይ ይለቃሉ ثم أفاض ከዛ ያፈሳሉ على سائر جسده በሌላው በቀረው ሰውነታቸው ላይ ያፈሳሉ ከዛም በኋላ ይለቁታል ማለት ነው በቀኝ ጎኑ የሚለው ሌላ ሐዲስ በቀኝ ጎናቸው ላይ ይለቃሉ ከዛ በግራ ጎናቸው ያደርጉና ይከተባሉ ነብዩ አለይሂ ሰላቱ ወሰላም ሌላው ሰውነት ላይ ግን ቀኝና ግራን አልነገረንም ሌላ ሐዲስ አለ ثم أفاض ከዛ ያፈሳሉ ነብዩ አለይሂ ሰላቱ ወሰላም ያንቧቧሉ አላ ሳኢር ጀሰዲ በሌላው ሰውነታቸው ላይ ثم غسل رجليه ከዛ እግራቸውን ወጣ ብለው ይታጠባሉ ይሄንኛው መጀመሪያ ውዱ ሲያደርጉ እግራቸውን አልታጠቡ ነበር ወይስ ታጥበው ነበር ሌላ ሐዲሷ ላይ እንሄድና ምን ብላለች አይሻ ውዱአሁ ሊሶላቲ ለሶላት የሚያደርጉትን ሙሉ ውዱ ያደርጋሉ ማለት እግራቸውን የሚታጠባሉ ማለት ነው። ሻውሩን ከወሰዱ በኋላ ድጋሚ እግራቸውን ይታጠባሉ ማለት ነው። ለምን? ያለው ቆሻሻ ቦታ ላይ ታጥበው እግራቸውን እንደገና ተመልሶ ቆሻሻ አፈር ጭቃ ነስቶት ሊሆን ይችላል የሚለውን ነው ወሰዱ እንጂ ግማሽ ውዱ አድርገህ ራስ አብተህ ገላ ታጥበህ መጨረሻ ላይ ለብቻ እግርን ታጠብ ማለት አይደለም። ሙሉ ውዱ መደረግ አለበት መጀመሪያ ላይ ያለውን ለመጠገን ነው ዑለማዎች ይህን ያሉት። ገንፋችኋል። ሐዲሱ ሙተፈቅ አለይህ ነው። ወለፍዙ ለሙስሊም አረፍተ ነገሩ ይህ አገላለጽ የሙስሊም ነው። ولهما ለቡኻሪና ለሙስሊም في حديث ميمونة በመይሙና ሐዲስ መይሙናም ዘግባለች የተስበታቸውን ከይፊያ የነብዩን عليه الصلاة والسلام አስተጣጠብ በቤት ውስጥ የተነገሩ ሐዲሶችን ብዛትና አይሻና የነብዩ ሚስቶች ናቸው የሚያደርሱት። ለምሳሌ የዊትር ሶላትን ይመስል የገላ ስጥበትን ይመስል ሀይደኛ ጋር አብሮ መተኛትን ይመስል ጀናባ ጋር የሚደረግን ነገር ይመስል ይህን ሁሉ ፕሮሰስ ሴቶች ናቸው ብዛት ሐዲሱን የዘገቡት። ለምን በቤት ውስጥ ያለ ነገር የሚከሰት ነገር ነው እና እነ አኢሻና መይሙና ናቸው የነብዩን አስተጣጠብም እነሱ ናቸው ሞር የሚቀርቡት ለነብዩ አለይሂ ሰላቱ ወሰላም ወለሁማ ፊ ሐዲስ መይሙና ወለሁማ ለቡኻሪ ለሙስሊም ፊ ሐዲስ መይሙና መይሙና የነብዩን ስለዘገበችው ሐዲስ ثم أفرغ على فرجه የሚል የተናገረችው በብልታቸው ላይ ውሃውን አፈሰሱት አለች ወገሰለው ቢሽማሊሂ በግራቻቸው አጠቡ ትላለች ብልታቸው ከተዕሪፍ ለሃذا الحد بقى ነብዩ ሰላቱ ወሰለም ثم افرغ ውሃውን ጨመሩት አላፈርድ እብልታቸው ላይ ውሃውን እያፈሰሱ ወገተለሁ አጠቡት ቢሽማሊ በግራጃቸው በግራቸው እያጠቡ በቀኛቸው ውሃውን ጨመሩ ትለናለች እስከ ስንጃው ድረስ ሂዳ ነው ثم ضرب بها الارض استنجاؤ ከጨረሱ በኋላ ثم ضرب بها እጃቸውን አሹት ማለት ነው። ቢልአርድ ምድር ላይ እንደዛ አሹት። መቱ ጎረበ ማለት መታ ማለት ነው። እዚህ ቦታ ላይ ጎረበ ማለት እንደዛ አሹ ማለት ነው። የሆነ አንድ ሰው ከገራም ወጥቶ ሽንት ወጥቶ እስንጃ በሚያደርግበት ሰዓት እጁ ከገራውን ሲነካ ሽታው አይለቅም። የዛን ጊዜ አንድ ሳሙና መጠቀም አለብን ካለ ሳሙና ከሌለ ግድግዳም ላይ ይሁን በሆነ ነገር ላይ አሸት አሸት ማድረግ አለብን እጃችን ለንጽህናው ጠረኑ እንዲለቅ ማለት ነው። ለሀዛ ድረስ ኮብተን ያስተማሩት ሱብሃንአላህ ወላሂ አስቡ የቤት ጀበናን ለህዝብ አውጥተው የተናገሩት ሀዳ ሸሪዓ ሸሪዓ ነብዩ ጀናባ ሆነው ነብዩን የንስመውን ሄደው ሰገዱ። ነብዩ ግንኙነት እንደዚህ አድርግ ሱብሃንአላህ በጣም የሚገርም ነገር የነብዩን እሷንም እንደዚህ አድርገው አስወግጀው። ይሄ የሚደበቅ ነገር ነው። አንድ ሴት ለሌላ ሰው የምትነግረው አይደለም። ወላኪን ሀዳ ዲን ዲናቸው ስለሆነ ሀታ አኢሻ የራሷን ዘገባ ሳይሆን በጣም የገረማት የአንሷሮች ነው። ኒዕመ ኒሳኡ ኒሳኡል አንሳር የአንሳር ሴቶች የሚገርሙ የሚደነቁ የሚገርሙ ሴቶች ናቸው አሉ ለም የምነዕሁነ አልከለከላቸውም አልሐያኡ ሚነ ፊዲን ስለ ዲናቸው ትምህርት ምንም አልገደባቸውም ትላሉ በጣም አመስግናቸዋለሁ ነህኑ ወላሂ ነሽኩሩ ወኑስኒ አላ አኢሻ ወመይኑን ገባቸዋል መሬት ላይ እጃቸውን አሽተው ታልተላለች መይሙና ሌላው አስተጣጠል ከፊያ ተመሳሳይ ስለሆነ ነው የተወሰነ ለውጥ አምጥታ የእሷን ለውጥ ብቻ አምጥተው እዚህ ላይ የጨመሩት ሌላው ተመሳሳይ ነው። የራሳቸው የኡሱል ሸዕሪ አስገባ የሚለው ተመሳሳይ ስለሆነ አጠቃላይ አልትግብ አንተን ሐዲሱን አላመጡትም አሊሙ ማለት ነው። ወፊ ሪዋያ በሌላ ዘገባ ፈመሳሐሃ ቢቱራ ነብዩ ባፈር አሹ የሚላል ፈመሳሐሃ ቢቱራ እጃቸው ፈበረበ ያለው ፈመሳሐ ባለው ተከታ ተናገረ። ጎረበ መሬት ላይ መቱ ማለት ነው። መሳሐ አበሱ ነው። ሁለቱም አበሱ ነው። መሬት ላይ አሻሹት እጃቸው እስቲንጃ ካደረጉ በኋላ ሳሙና ካለ በሳሙና ፈሳሽ ነገር ካለ ማንኛውም ጠረኑ የሚያስለቅቅ ነገር መጠቀም ተለለ በአፈር መጠቀም ድንጋም ላይ ይሁን አሸት አሸት መደረግ አለበት ማለት ግራ እጃቸው ወፊ አኺር መጨረሻ ላይ መጨረሻ ላይ የጨመረችው መይሙና ሐዲስ ላይ ተጨማሪ information ثم أتيته بالمنديل ትላለች። መንዲል ወይንም ምንዲል አመጣሁላቸው ፎጣ ሰውነታቸውን ሻወር ከወሰዱ በኋላ ማዳረቂያ ነገር አመጣሁላቸው። ፈረደው ነብዩ አልቀበልም ተይዋል ተዩ አሉ ማዳረጃ وفيه እዛው ሐዲስ ውስጥ የተናገረችው ነገር አለ መይሙና ምን ወጃአለ ነብዩ አደረጉ ينفض الماء ውሃን ይረጩ ነበር ቢሄዲ በእጃቸው እንደዚህ እየጨመቁ ሰውነታቸው ውሃውን ይረጩት ነበር ከላያቸው ልብሱን ያልተጠቀሙት ተረፍ ነው የሆነ ኩራት ደረጃ የሚያደርስ ወይንም ደግሞ ቅንጦት ምናምን ነገር ይመስላል ብለው እንጂ ክልክል ነው ማለት አይደለም ቅንጦትን ሽሽት ነው። አሁን ብናደርገው ምንም አይደለም። ችግር ነው ማለት ከልከል ነው ማለት አይደለም። ከልከል ነው ማለት አይደለም። ነብዩ ትተውታል፣ እኔም ካልኩ ካልክ ምን ችግር የለም። ላኪን ለዛ አድርገዋል ለማዳረቅ ልብስን ያልተጠቀሙት ለቅንጦት ነው። አሁን ደግሞ ቅንጦት የሚያመጣ ነገር አይመስለኝም። ፎጣ በአሁን ሰዓት የሆነ ረከስ ብሏል። ማንም ጥያቄ ውስጥ አያስገባም። የዛን ሰዓት የህትመት ፎጣ ሌላ፣ አንድ ሰው ልብስ የሌላቸው ራቁታቸውን እንደዚህ እንደ ቁምጣ ብቻ ለብሰው የሚሄዱ ሰሃብዮች አሉ። በጣም የተቸገሩ ሰሃብዮች እንደዛ ልብስ እየቸገረ እዚህ ለትጥበት ማስቀመጥ ነብዩ አለይሂ ሰላቱ ወሰላም አያደርጉም። አሁን ሰዓት በጣም ርካሽ ነው፣ ተራ ነገር ማንም እንደዚህ ቅንጦት የሚባልም ነገር አይደለም። የተጠቀሙ ክልክል ማለት ግን ቦታው እንዴ አዎ አመጣጡ ራሱ ነው ተቆመን ቦታ ይጠቀማሉ ማለት ነው ገብታችኋል? ገብታችኋል? وعن أم سلمة رضي الله تعالى عنها قالت قلت يا رسول الله أم سلمة أم سلمة የነብዩ አለይሂ ሰላቱ ወሰላም ሚስት ናት። የአባ ሰለማ ሚስት ነበረች። አባ ሰለማ ከሞተ በኋላ ነብዩን አለይሂ ሰላቱ ወሰላም አግብታ ነው። እሙ ሰለማ ሀበሻ መታለች። ስደት ማለት ነው። ከባሏ ጋር እዚህ ነው የሞተው። እንትን መዲና ከሄዱ በኋላ ነው የሞተው። ከባሏ ጋር እዚህ መታ ነበር። ከአባ ሰለማ ጋር ነው። ነብዩ አለይሂ ሰላቱ ወሰላም አግብተዋታል። ቃለት ኡሙ ሰለማ ምን ትላለች? ቁልቱ ያ ረሱላህ የአላህ መላክተኛ ሆይ አልኳቸው። እኔ እኔ አለቻቸው እምራአቱን ሴት ነኝ። አሹዱ ሸዕረ ረእሲ ራሴን ብዙ ጊዜ አጠብቀዋለሁ እጎነጉነዋለሁ አለቻቸው። ራሴን እሰራለሁ ማለት ነው። እንደንተ መሰራት ራስን ሹሩባ መሰራት ማለት ነው። በሶስት ጉንጉን ታስቀምጠው በአራት በአምስት ወይንም በምን ታስቀምጠው አይታወቅም። ብቻ ለማንኛውም ምንድን አለችው? እኔ እኔ እምራአቱን ፊት ነኝ አለቻቸው። አሹዱ ሸዕረ ረእሲ የራሴን ጸጉር እሰራለሁ፣ ጉንጉን አደርገዋለሁኝ። አፈአንቁዱሁ ሊገስሊል ጀናባ ከጀናባ ስታጠብ ላፍርሰው፣ ልተርትረው ልፍታው አለቻቸው። ልፍታው አለቻቸው። ወፊ ሪዋያ በሌላ ዘገባ ወሌል ሐይዶቲ የሚል ጥያቄ ጠይቃለች ነው የሚባለው። ለሐይድ ጊዜ ከሐይድ ስጠራ ሻውር ስወስድ ልፍታው አለቻቸው። ፈቃል ነብዩ አሉ ላ አይ አትፍሱ፣ ችግር የለም ኢነማ የክፊኪ የሚበቃሽ አንተህፊ አላ ረእሲህ አላ ረእሲኪ በራስሽ ላይ መዝገን ማፍሰስ ብቻ ነው። ሰላተ ሐተያትን ሶስት ጊዜ አፍሰሽ በራስሽ ላይ ልቀቂ ይበቃሻል አሏት። በቃ ጋሊበን ሊደርሰው ይችላል የሚል ነገር ብቻ ነው እንጂ የግድ የራሳቸውን ሴቶች መፍታት አለባቸው የሚል ዋጅብ ነገር የለም ይላሉ። ከዚህ በመነሳት رواه مسلم ሙስሊም ናቸው የዘገቡት ለጀናባ ብቻ ነው ወይንስ ሀይድንም ይጨምራል። ጥያቄ አለ። ይሄ وفي رواية ሌላ ሀይድ የሚለውን በጣም ባዕድ ነው የሚያደርጉት። እንደውም ሸይኹል አልባኒ شاذ ነው ብለዋል። ይሄ ለጀናባ ብቻ ነው የተጠየቀው። ለዚህም ነው باتفاق العلماء አለ። ዑለማ ሁሉ ተስማምቷል። በምን ላይ ጀናባ የሆነ ሴት ጸጉር መፍታት አይወጅብባትም በሚለው ተስማምተዋል። ስምምነት አለ። ወላኪን እክተለፈት ዑለማ ዑለማዎች ኺላፍ አላቸው። በምን ሀይደኛ ሴት ከሀይድ ስትጠራ ገላዋን ስትታቀም ጸጉሯን ትሳዊ በሚለው ላይ ኺላፍ አላቸው። በጀናባው ላይ ግን ሶላት የላቸው። ተግባባን ሁለቱም ስጥበት ነው፣ ሁለቱም ዋጅብ ነው። ምን ችግር አለው የሚል ተነስቶ ነበር። አአ ሐዲሱ ወሌል ሐይዶት የሚለው ላይ ክፍታይን የሚል ሌላ ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም አንድ ሐይደኛ ስትጠራ ምን አድርጊ ነው ያሏት? ተንቁቢ ሸዕረኪ ሸዕረ ረእሲኪ የራስሽን ጸጉር ፍቺው ተርትሪውና ወምተሺጢ እንደውም አበጥሪው አጽጂው ብለዋታል ለሐይደኛ ይሄ ለብቻው ትእዛዝ ስላለ ሀይደኛና ጀናብተኛ እኩል አይሆንም ሴት ልጆች ላይ የሚለውን ወስደዋል የሚለውን ወስደዋል። ኢማሙ አህመድ እኩል ቢሆን ይሻላል እብኑ ባዝም ይህንን ነው የሚያስቀድመው። ለምን ወሌላ ሀይበት ያለችውን ሪዋያ እንቀበላታለን። ኡሙ ሰለማ ስትጠየቅ አፈአንቁዱሁ ልፍታው ለገስል ጀናባ ከጀናባ ለመታጠብ ልፍታው ወፊ ሪዋያ ወሌላ ሀይበት ለሀይድም ጊዜ ልፍታው የሚላል። ለሀይድ ያለችውን ሻዝ አድርገዋት ነው ሙሐዲሶች እቺ ሻዝናት ሰነዱ ተመሳሳይ አይደለም። ሙስሊም ላይ ተዘግቧል አይደል የሚለው ወሌል ሐዱስ የሚለው ሻዝ ነው የሚለው የለም፣ ሌላ ቦታ የለም። ሌላ ቦታ ላይ የለም። ለጀናባ ብቻ ነው መሰለኝ። ስለዚህ ሻዝ ናት ይላሉ ሼኹ አልባኒ ለይሰት ቢሳዲ። ስለዚህ ለጀናባ ብቻ ነው መፍታት ያለባት እንጂ ለሐይድ አትፈታም ይላሉ። መሐመድ አሉ ኢብራሂም አሉ ሼህ የድሮ ከእብኑ ባዝ በፊት የነበሩት ሙፍቲ መፍታቷ ለሐይድም ጊዜ መፍታቷ ጥሩ ነው። በቃ ሁሩጅ የሚለው ጥሩ ይሆናል። ወላኪን አይወጅባት አይወጅባትም ሀይደኛም ብትሆን የሚለውን ያስተምራል። ተግባባል። ዋናው ይደርሰዋል የሚል ዟን ብቻ ይኖራል። በቃ ውሃ ይደርሰዋል። እንደውም ራሱ ላይደርስም ይችላል። አላህ አለም። ሶስት ጊዜ ብቻ ዘግና ስልቀቅ። ሶስት ጊዜ ሻወር ቤትን ከሆነች አንድ ስም ይሆናል የሚልን ፈታ ትልቀቅ ያና ሶስት ለማድረግ ከተፈለገ እንጂ ጸጉር የግድ መፍታት መቀጥቀጥ አይወጭም ማለት ነው። ሶስት ጋሊበን ሁለት ብታደርገው ጥያቄ ውስጥ ትገባለህ። ሶስት መሆን አለበት። አዎ አዎ፣ በግምት ታድርገዋለህ። ችግር የለም። ሶስት ጊዜ የሚሆን በግምት ሶስት ለማድረግ ሱናውን እንትኑን ለመጠበቅ ታደርገዋለህ። ዋናው ግን ጋሊበን ሊደርሰው ይችላል የሚል ነገር ብቻ ነው የሚጠበቀው መፍታት ሳይፈታ ሲቀር ሊደርሰውም ላይደርሰውም ይችላል እኮ ግን ይደርሰዋል የሚል ጋሊብ ነው። ለየቂን ተብሎ የግድ ጸጉሯን መፍታት አለባት አይባልም። ምን ምን አዎ ከሀይድን ብትጠራ ያንኛውን ያልኳችሁ የዑለማዎች ተከላፍ እኮ ለዚህ ነው ሀይድ ላይ ጀናባ ላይ አይወጅብባትም መፍታት باتفاق الأئمة አኢማ ሁሉ ተስማምቷል። ጸጉሯን የተጎነጎነች ሴት ወይንም ሹሩባ የተሰራች ሴት መፍታት አይወጅብባትም። አኢማ ሁሉ ተስማምቷል። ከሀይ ከጀናባ ማለት ነው። የሀይድ ጊዜ ግን ኺላፍ አለ በይነል ዑለማ አይወጅብም የሚለው እናያለን። ምን ጸጉር አሁን እኮ ይሄ ተይሲር እኮ እየሰጡን እኮ ነው። ማዝራራት እየሰጡን እኮ ነው። ያን እየሰጡን እኛ እኮ ስናይ አንድ ተቆጣጠረ ጸጉር ውስጥ ያለው ጸጉር ላይ ደርሶ ይችላል የሚል እኮ ውስጣችን ሊኖር ይችላል። ችግር የለም እያሉን እኮ ነው። ገባችሁ መሰለኝ ገብቷችኋል። ዋና አይሸተ ረዲየላሁ ተዓላ አንሃ ቃለት ካለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ እኒ እኔ ላ ኡሕሉ ልመስጅደ መስጅድን አልፈቅድም ለሐኢድን ለሀይደኛ የሚሆን ወላ ጅኑብ ለጀናብተኛ አልፈቅድላቸው መስጅድ ውስጥ ብለዋል። ረዋሁ አቡ ዳውድ ወሰሐሐሁ እብነ ኹዘይማ አቡ ዳውድ ዘግበውታል። እብነ ኹዘይማ ሐዲሱን ሶሒሕ ነው ብለዋል። ወላኪን በእስ ነው የሚያደርጉት። የጀናባ የሚለው ሰው ይሆናል። ሐይደኛ የሚለው ግን ሰሒሕ አይሆንም። አልባኒ ወጥተዋል ይሄን ብዙ ዑለማዎች ይፈቅዳሉ። ሀታ ስላል ደርስ ካለ ሴት መስጊድ ውስጥ ገብታ እንትን ማለት ትችላለች የሚለው ላይ የደረሰዋል። ወላኪን ከዚህ በመነሳት ይህን ሐዲስና ሌሎች ሐዲሶችን እንመልከትበት። ላ ኡሕሉ አልፈቅድም፣ ሐላል አላደርግም፣ አልፈቅድላትም አልመስጂድ መስጂድን አልፈቅድም። ለሐኢድን ለሐይደኛም ሴት በሐይዷ ሰዓት ወላ ጁኑብ ጀናባም የሆነ ሰው ሳይታጠብ አልፈቅድለትም ብሏል። አይፈቅድ አይፈቀድለትም ማለት ማለት ይችላል። አዎ በውስጥ በዚህኛው ወጥቶ በዛኛው በዛኛው ገብቶ በዚህኛው መውጣት ይቻላል። ወይንም ገብቶ እቃ ይዞ መውጣት ይቻላል። ይሄን ይሄን ፈቅደዋል። መቀመጥ ነው የተከለከለው። ወይም ደግሞ ሌሎቹ ምንድነው የሚሉት አይ በሀይድ የተከለከለው በጀናባ የተከለከለው ተከልክሏል። ሐዲስ ሌላም ሰው ያለ ጀናባ ብቻውን የተከለከለበት የሀይደኛ የሐዲስ ስለሚሆን ሀይደኛ መጠንቀቅ አለባት። ደግሞ ብቻ እንዳይነካ ችግር የለም እንጂ ሰውነቷ ቢገባ ችግር የለም ማለት የምን እንደሌላም አምጥተዋል። አኢሻን ነብዩ አለይሂ ሰላቱ ወሰላም ሲጋጃዋን ስጭኝ፣ እሱ መስገጃዋን ስጡኝ ስጭኝ ሲሏት አይሻ እንዳለች እኔ እኔ ሐኢድ ሀይደኛ ነኝ ያ ረሱላህ አለቻቸው። እነ ሐይቦተኪ ለይሰት ፊየዲኪ ሀይድሽ እጅሽ ላይ አይደል፣ ምን ችግር አለው አላት። አሃ ይህን መስጊድ ላለመግባት ደሊል አድርገው ተጠቅመውታል። ሌሎች ዑለማዎች ደግሞ ዋናው የተፈለገው ሰውነቷ ቢገባ ችግር የለውም ሀይድሽ እጅሽ ላይ አይደለም ከተባለ እግሯም ላይ አይደለም ወገቧም ላይ አይደለም፣ ሆነ ቦታ ላይ ነው ሀይድ ያለው። ያን ቦታ ብቻ ተጠንቀቀዋል። ነገር ይሄንን አድርገው ይወሰዷል። ይበቃል፣ ይቻላል ለማለት ለም ጠንካራ ሐዲስ ከዚህ የሚያስወጣ የለም ነው ያሉት። ችግር የለም ወደ ማለት ለመሄድ ማለት ነው። ወላኪን እነ ዑሰይሚን የመሳሰሉት እና ታላላቆቹ አኢማዎች በምንም አይነት መልኩ አይፈቀድም ያሉት ለህቲያት አይቻልም የሚለውን ትዘጋለ። ለህቲያት ምንም ኺላፍ ቢኖርበትም እንኳን ነው ተግባባል። ለህቲያት እንጠነቀቃለን። መስጊድ አይ ይውጣ እንዳይታረድ ይታጠብ፣ እዛ እንዳይቆይ ሲባንን ጅኑን መሆኑን ካረጋገጠ ሄዶ ይታጠብ። የጀናባ በጣም እንትን ነው። የሀይደኛ ነው ኺላፍ ያመለ እንትን ያመጡበት ሀይደኛ ሴት ትገባለች አትገባ ሀታ ኢቲካፍ ትችላለች እስከ ማለት እንደውም ንጹህ የሆነ በቃ ይሄ የሚገርም ደለል ነው የሚባል ደለል ነው የሚባል ሀታ ዒድ ላይ ሴቶች ኃይለኛ ሴቶች ይሄዱ፣ ግን በመስገጃ ጊዜ ከመስገጃው ቦታ ይራቁ የሚል አለ ፈለብዑድ አኒል ሙሰላ ከመስገጃ ቦታ ይራቁ። መስገጃ ስለሆነ ነው። አይ እንዳይጠብ ተፈልጎ እንጂ መስገጃ ስለሆነ አይደለም። መስገጃ ስለሆነ አይደለም። መስጊድ መግባት ስለማይችሉ ሳይሆን ቦታው እንዳይጠብ ነው። እነሱ ራቅ ይበሉ፣ የሚሰግዱ ይስገዱ ለማለት እንጂ ያ ቦታ ላይ ደሊል አይሆንም ይሄን የአይሻም ሐዲስ እዚህ የሚለውን ነገር እሱ ይሄንኛውንም መባረክ አድርገውታል። እዚህ ዋናው ምንድነው ነው ያልኳችሁ። ይሄ ሁሉ እክቲያ ኺላፍ አለበት አይደል? ውሳኔ አትሰጡ። አይቻልም የሚለው ለህቲያት ለመጠንቀቅ አድርገ ፈትዋ ይሰጣሉ ዑለማዎች። እንደዚህ ነው የአጥቢዓ እንትን ስልሳ ጥያቄዎች ለልሃኢድ የሚል መስጊድ ላይ የስንክታ ተመሳሳይ ብዙ ኪታቦች አሉ እዚህ ፈትዋ ስልሳ ነጥቦች ወይንም ስልሳ ጥያቄዎች መልስ ማዓ ጀዋብህ ማላጁዛ ማለት ነው ከነ መልሳቸው የተሰጥቷል እዛ ላይ አሁን ምንድነው የሚሉት አይቻልም ከሴት ልጅ አይፈቀድላትም መስጊድ መግባት በምንም አይነት መልኩ ነው ወላኪን ሌሎች ዑለማዎች ደግሞ ደርስ ካለ ወይንም የሚያመጣት እውቀት ካለ ወይንም የሆነ ውስጥ ላይ መግባት ካለባት እቃ አስቀምጣ ከሆነ መግባት ትችላለች የሚለውን ፈትዋ ይሰጣል وعنها رضي الله تعالى عنها قالت ኩንቱ አብተሲሉ አነ ወረሱሉላህ ሰለላሁ ዐለይሂ ወሰለም እክትላፍ ልዑለማ ነው የነገርኳቸው። ይቻላል አይቻልም ጭቅጭቅ ውስጥ የሚያስገባ ነው። እክትላፍ እክትላፍ ነው የምነግራቸው ምን ልዑለማ ያለውን ማለት ነው። ወአንሃ ረዲየላሁ ተዓላ አንሃ አሁንም መስቲያጥ ነው እንጂ ይሄ መስጂድ መስጂድ ነው ወይ? መስጂድ መጀመሪያ ጁሙዓ የተሰገደበት ይላሉ። ደሊል የለም። ጁማ የተሰገደበት ቦታ መስጂድ ይባላል። መውቁፍ መሆን አለብን የሚሉት ዑለማ ለወቅፍ ለመስጂድ የተወቀፈ ብቻ ከሆነ ነው መስጂድ የሚሆን። ይሄንኛው ዝም ብሎ የተመደበ ቦታ ለመስገጃ ነው እንጂ የሚባለው እንደዛ ነገር አይደለም። እዛም ቦታ ላይ ከሰገድ ያመስል ነው። እዛም መድረስ አትችልም። እዛም ይሄም ተሰግዶበታል። ምንም የትም ቦታ ላይ መቆም ነው። ሁሉም ቦታ ለምን መሬት ራሷ መስገጃ ማዕከል ነው። መስጊድ ለማለት ግን የግድ የመስጊዱ ሁክም ለመያዝ መውቁፍ መሆን አለበት የሚለው ውስጥ ይገባል። ይሄ ራሱ እንደ እክትላፍ መነሻ ነው። አሁን ለጥንቃቄው ምንድነው የምናደርገው? እህቲያት ደሊል የለም። ቁርጥ አድርገህ የምትወስንበት መግባት የለባትም ሀይደኛ ዝምትል ውስጥ ማንም ደሊል የለም። ግን ምንድነው የሚደረገው? ለህያብ ሴቶች አይጉ መስጊድ ውስጥ በቃ ለጥንቃቄው ማለት ነው። መጀመሪያ ሀይደኛ ትገባለች አትገባ ይሄ ኺላፍ ሁለተኛ መስጊዱ መስጊድ የሚባል ምን አይነት መስጊድ ውስጥ ነው ይሄ ሀይድና ጀናባ የሚከለከሉ? ሌላ ጥያቄ። ይህ ሁሉ እክትላፍ አለ። وعنها رضي الله تعالى عنها قالت ኩንቱ አብተሲል ለእህትያጡ መጠንቀቅ መስጊድ ውስጥ አለመግባት አለባት። ሁለተኛ እዚህም መስጊድ ቢሆን ዋናው የተከበበው መስጊድ የምንለው ማለት ነው። ይሄኛው ለሲቶሩ የተዘጋጀ ቦታ ነው። መጀመሪያ ተዘጋጀ ሰፊ ስለ እንደ ዋርካው ስር በላይ ይሄዳል ለብሷል እንጂ እንደ ዋርካው ስር በላይ ያንኛውን መሰረታዊ ተደርጎ ይታያል። ይሄ ለሲቶሩ የተዘጋጀ ነበር። መጀመሪያ ሰፋ የሰው የሰገደበት ጁማ የተሰገደበት ካል ዋርካውን ስር መድረስ የለባትም። ጀናባ ሁለት እዛ መቆም አይቻልም ማለት ነው። ለምሳሌ አንዋር መስጊድ ግቢ ውስጥ ብትገባ ጀናባ ሆነ ትችላለህ። መስጊድ ውስጥ ነው የምትከለከለው ክልል ማለት ነው። وعنها رضي الله تعالى عنها قالت ثم على الخلاف كنت أغتسل أنا ورسول الله صلى الله عليه وسلم እኔና ነብዩ አለይሂ ሰላቱ ወሰላም እንታጠብ ነበር ትላለች አይሻ ረዲየላሁ ተዓላ ዐንሃ ረሂመሁላህ ኩንቱ አቅተሲሉ አነ ወረሱሉላህ ሰለላሁ ዐለይሂ ወሰለም እኔና ነብዩ ዐለይሂ ሰላቱ ወሰላም እንታጠብ ነበር። ሚናኢ ዋሂድን ከአንድ ዕቃ እንታጠብ ነበር። አንድ ሻወር ውስጥ መታጠብ ይቻላል ባልና ሚስት። እንደውም ጨረስክብኝ አሁን ጨረስክብኝ እያልኳቸው እያሉኝ ነበር እየተሻማን ነበር የምንታጠበው ትላለች አይሻ ሊመለሁ ሊመለሁ አረ የገና ነች ማለት ይስቁ ነበር ምን ነው ምን ኢና ወህድ ከአንድ ዕቃ እንታጠብንበት ተክተሊፉ አይዲ ናፊ እጃችን ትተላለፍንበት ትላለች። እሳቸው ሲዘግኑ እኔ እሳቸው ሊያስዳ እቃው ሲወስዱ እኔ እወስድ ነበር፣ ሰውነቴን አሽ ነበር። እሳቸው ከዘገኑ በኋላ እኔ ዘግን ነበር ማለት ነው። ኺላፍ ማለት አንዳንድ ተጅተሚ የሚል አለ ሌላ ቦታ ላይ እጃችን ይገናኝ ነበር ከዋናው እቃው ከሴት ልጅ የተረፈ አይሆንም ወይ እሷ ከዘገነች በኋላ ወይ ደግሞ እሳቸው ካፈሱ በኋላ ከወንድ ልጅ የተረፈ አይሆንም ወይ? መጀመሪያ መይሙና ከመይሙና በተረፈው ታጥበዋል፣ ችግር የለም። ከራኸው ከራሃተ ተንቢህ እንጂ ወለይሰ ከራሃተ ተሕሪም በሌላ ቦታ ከሴት በተረፈው ወንድ አይታጠብ፣ ከወንድ በተረፈው ሴት ብለው መጨረሻ ላይ ግን ነብዩ ከሚስታቸው በተረፈው ታጥበዋል። የከለከሉትና ያደረጉት በአንድ ላይ ሲገናኝ ምንም ያስዛልናል ምንም ያስዛል ነበር ያለው ከራሃተ ተንቢህ ነው። ቢያደርጉት ችግር የለም፣ አለማድረጉ ግን ይቻላል ይሻላል ማለት ነው። ቁማችሁ አጠጡ አሉ ነብዩ። ቁመው ጠጡ ምን ማለት ነው? ቁሞ አለመጠጣት ይሻላል። ግን አንዳንድ ጊዜ ደግሞ ቁመህ ብትጠጣም ትችላለህ። ነው ችግር ለሆነ ለሆነ ሐራም አይሆንብህም ማለት ነው። ምን ኢናኢ ዋሂድ ይታጠቡ ነበር አይሻና ነብዩ አለይሂ ሰላቱ ወሰላም። ተፈልፉ አይዲና ፊ ወይ አውረት የለም በባልና በሚስት መካከል የአፍረተ ሰውነት ምን አፍረተ ገላ ምናምን የሚለው ነገር ማለት ነው። በይነ ሱረቱ ወሩክባ ባልና ሚስት መካከል ይሄ ያ ክልክል የሚሆን ሐራም የሚሆን ነገር አይኖርም። ምክንያቱም ተዓዙር አለ እነሱ መካከል ጥንቃቄ ለማድረግ በጣም አስቸጋሪ ነገር ስለሆነ የማያደርጉት አሉ። አረብን ይመስል ሰውነታቸውን አያሳዩም። በጣም አውረት ይሆናል የሚለውን ፈትም አይመጣም። ለዚህም ነው አንድ ላይ ሻወር እየወሰዱ ገባችኋል? አንድ ላይ ባልና ሚስት ሻወር እየወሰዱ ነው። አይዲና ሴት እጃችን ትተላለፍ ነበር ምን ዘናባ ከጀናባ ስንታጠብ ስላለ ሐዲሱ ሙተፈቅ ነው ወዛ ደግሞ ሒባን ወተልተቂ አንዳንድ ጊዜም ትገናኝ ነበር እጃችን ፈክተሊፉ ወተልተቂ የሚላለን አንዳንድ ጊዜ እንተላለፋለን አንዳንድ ጊዜ ሁለታችንም በአንድ ላይ እናስ ነበር ስላለች ተልተቂ እጃችን ይገናኝ ነበር እቃው ላይ ሻውርማ በጣም ይመቻል እ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام ان تحت كل شعره ከእያንዳንዱ ጸጉር ስር ጀናባ ጀናባ አለ ፈግሲሉ ሸዕረ ጸጉርን እጠቡ ጸጉርን እጠቡ ወአንቁል በሸረ ሰውነትንም አጥሉ አዳርሱ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህን ተናገሩ። ረዋሁ አቡ ዳውድ ወተርሚዚ ወዳዓፋሁ ሁለቱም ዘግበውት ሁለቱም ሐዲሱ ضعيف ነው ብለዋል። ወሊ አህመድ አን አኢሻ አህመድ ደግሞ ለብቻ ከአኢሻ ይዘው የዘገቡት ሐዲስ ነህዋ ይህንኑ አይነት ዘግበዋል። ወፊራዊ መጅሁል ሰው ማን እንደሆነ የማይታወቅ ዘጋጅ ውስጥ ገብቶበታል። እሱም ባእሱ ነው። ታህተ ኩል ሸዕረትን ጀናባ የሚለው አንድ ጸጉር ከቀረች ሰውየው ገና ጅኑ ብሎ ማለት ነው። ሰውየው ጅኑ ብሎ ማለት ነው። ገላውን አልታጠበም። ይህንን ነው የሚያስይዘው። ወላኪን ለህቲያት ማድረግ አለብን እንጂ አይታወቅም። አንድ ጸጉር አንድ ሰው ቀርቶኛል የሚለው አስተሳሰብ ውስጥ የለም። እሱን ሐዲሱ ራሱ ባእሱ። ነው። ሁለተኛ የሴቶች ኤክሰፕሽናል ይወጣል። ሶሒህ እንኳ ብናደርገው ለምን የክፊክ ሰላተ ሀተያት አንድ ይሄን አይተናል። ሌላ በወንዶች አቅጣጫ ስንመጣ ነብዩ አለይሂ ሰላቱ ወሰለም ሐሰነ ሰላሳ ሐሰናቲን አላ ረእሲ ሶስት ጊዜ በራሳቸው ላይ አፍሰው ለቀዋል ነው የሚለው ተህተ ኩል ሸዕረቲን ኩሉ እንትን ትንሽ ትንሽ ያስገባል እንኳን ሰነዱ ዳኢፍ ነው ማለት ነው። لأنه من رواية الحارث ابن وديه የሚባል ሰውዬ ነው ወሆ ضعيف وحديثه منكر በጣም ضعيف ሐዲስ ነው ሙንከር ነው ሐዲስ ጭራሽ ተቀባይነት የለውም ይሄን እዚህ ውስጥ የተካተተው ሰውዬ ሐሪስ የሚባለው ሰውዬ ሐሪስ የሚባለው ሰውዬ አ ነው ወዲያው ተነስቶ መታጠብ አለበት። ካስታወሰ ከተነሳ ከነቃ በኋላ ይደርሳል ይወጣል። መስጊድ ውስጥ መቀመጥ መቆየት አይፈቀድለትም። في لا لا ليس له عارف هذا هي قصة لعله أن تخاف እንድትፈራ ነው እንጂ የለም ሐዲስ አይደለም። አይ ሌላም የሰማሁት አለ አንተ እንዳልከው አንድ ሰው ጀናባ ሆኖ ሲታጠብ መላእክቶች ይረግሙታል ከቆየ ጥፍሩንም ከቆረጠ በጀናባ ሆኖ ጥፍሩ ራሱ ይረግመዋል ይላል ይወቀሳል መልካም ይሄን ምላለ ይሄ ሁሉ ባንድ ላይ ተሰብስቦ ቂሷ ነው የለም አዲስ የለም ጥፍር ቀለም ጥፍር ቀለም ማስወገድ አለባቸው ሰበተት ሰዓት ማለት ከስሩ የማይደርስ ከሆነ ውሃ ውሃ የማይደርሰው ከሆነ ከሀይዷም ስትጠራ የሆኑ ጀናባ ስትሆን ማስወገድ አለባት። ውሃ የማይደርሰው ከሆነ ዝም ብሎ color ቀለም ከሆነ ግን ችግር የለም። ሂና የሚባለው ነገር ማስለቀቁ አይወጅብም። ሂና ይሄ normal ሁን የሂንድ ሂና የሚባል አለ። በጣም ደማቁ ቀለም ስትቀረፍተው የሚቀረፍት ነገር ከሆነ ወይንም ስታጥበው በሆነ ምንም ነገር ስታስለቅቀው የውሃውን color የሚቀይር ከሆነ እሱ መታጠብ አለበት። ስንታጠብ حتى ራሱ ቅባት ላይ ትኩረት ማድረግ አለብን። ቫዝሊን ምን ምን ከተጠቀም የዛን ጊዜ የሌለ በእኛ ሰዓት ያለ ነገር አለ። ውሃን በአንድ አቅጣጫ የሚጠቀልል ማለት ነው። ውሃውን ተጠቅልሎ ነው የሚሽከረከረው። ውሃ እንዳይደርስ ያደርጋል። ይህን ይህን ራሱ መጠንቀቅ አለበት ሻወር ላይ ማለት ጀናባ ሆኖ ውሃ ላይ ታይሙም ያደርጋል። አይቴላም ሆኖ ውሃ የለም ታይሙም ለሱ ለሱብሂም ታይሙም ያደርግና ይስከ ፀሐይ ከመውጣቱ በፊት ውሃ ካገኘ ሲሉን አድርጉ ጊዜው ከማለቁ በፊት ዋጋ ጋጠሙ ማለት ነው። የጀናባውና የውዱ አንድ አይነት ተመሳሳይ ነው። ፊትና እጅ ጋር ልንቀራው ነው ኢንሻአላህ። እሺ ያጠግበና ሲሉ ይህ ባቡ ተየሙም ባቡ ተየሙሚ ልንቀራው እኮ ነው። እዛ ላይ ጠይቁኛላችሁ ኢንሻአላህ አብስ አሁንም ራሱ ጥፍር ቀለም ውሃ ከስሩ የማያደርስ ከሆነ ክልክል ነው ነው የሚሉት። ክልክል ነው። ውሃ የማይደርስ ውሃ መድረስን የሚከለክል ከሆነ አይፈቀድም። አሁን የመጣው አዲሱ ኖር እንትን ቀለም አለ። ሂና የሚባለው ነገር ግን ሰሃቢዎችም እና አይሻም ሲጠቀሙት ነበር። አይሻ ምን ብላለች? አይሻ ራሱ እኔ ነብዩ አለይሂ ሰላቱ ሰላም በጣም ስለሚጠሉት ስለማይፈልጉ ሽታውን አልጠቀሙ ነበር። ግን ሌሎች እናንተ ተጠቀሙት ብላችሁ ሌሎች ተጠቀሙት ነበር። አይሻ ተጠቀሙት ብላለች። ነብዩም ራሱ ተጠቀሙ። እንደውም ምንድነው ተንቢያት ላይ ቀጥተናል የሆነ ወረቀት ነገር ከመጋረጃ ስር መጣላቸው ነው ብዬ ሸሹ። የሴት እጅ ነው የወንድ እጅ ነው ምናምን ነገር ሲሏቸው የሴት እጅ የሴት እጅ ቢሆን ኖሮ ምን ይነካው ነበር አሉ። ሄና ጥፍር ቀለም ይኖር ነበር አሉ። መለያ ራሱ አድርገውታል እንጂ እንትን የሚል ከሆነ ውሃ የማይደርሰው ከሆነ ብቻ ጥንቃቄ ማድረግ ያለበት ነገር እና ምናምን ነገር አሁን ይፈቀዳል። እስከ ምን አስተስተምር ውሃ የለም እታች ካፌ ነው። በቃ ካፌ ከሌለ ልማት አትሄድም። ግን አይ የለም ብለህ ተይም አታድርግ። የለም ውሃ የለም ከሌለ አጋጣሚ ግዲ አንዳንድ ጊዜ ያጋጥመናል። በተይም የሰገንበት ጊዜ አለ። ሰውሰለኝ ተይሙም አድርገህ ትሰግዳለህ። ማለት ሱቢ ከማለፉ በፊት ውሃ ከመጣ ትደግመዋለህ። ሱቢ ከማለፉ በፊት ሱቢ ከወጣ በኋላ ከሆነ ግን አለቀ። በቃ ምን ነገር የለም። ሰውረን ብቻ ኋላ መውሰዱ ሶላትን አትደግም፣ የለብህም ቀባ ይሄን እንደዛ አድርጎ ይሄ አንድ ጊዜ ይበቃል። አዎ ዋናው አላማው ይግባል። አላማው ምንድነው? ከአፍተን የምንጨምራቸው ውሃዎች ወይንም ከሻወሩ ከንትም ላይ ከቧንቧው የምንለቀው ውሃ ሰጥቶ እንዲገባ መንገድ ማሳየት ነው። ዋጅብ ነውም አይደለም ይሄ ደልክ ዋጅብ አይደለም። ዋናው ውሃ ይደረሳል። በቃ ሻወር ቤት ሰውነትን ባታሸውም ውሃ ይደርሰዋል ብዙ ጊዜ በጣም ወንፊት ከሆነ እሱ ይደርሰዋል። ሙሉ ሰውነታችን ዝም ብለህ ብትቆም ራሱ ሊደርስ ይችላል። ዋጅቡ ሰውነትን ማዳረስ ብቻ ነው፣ በምንም አይነት መልኩ ይሁን የነብዩን አስተጣጠብ ከፈለግን ደግሞ አሁን ያየነውን መታጠብ ማለት ነው። ባቡ አተየሙም ስለ ተየሙም ስለ አተየሙም ተየሙም ወለቀስ وفي اللغة التيمم هو القصد ማሰብ ማለት ነው። አንድ ነገር ማሰብ ተየሙም ይባላል። ተየሙም ሸርዓን ካየነው ደግሞ ወአመሉ መክሱስ ለየት ያለ ስራ ተግባር